السلام عليكم ورحمة الله وبركاته الحمد لله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين مستمعي الأكارم درسنا اليوم من كتاب بلوغ المرام في كتاب باب وليمة العرس باب وليمة العرس እንግዲህ ዒርስ ዑርስ አለ ስለ ድግስ የሚናገር ነው በጋብቻ ምክንያት ስለሚደረግ ድግስ ማለት ነው ወይም የሙሽርነት ድግስ ማለት ነው በዱንያም በአኺራም ይሞሽረንና حديث ቁጥር 903 ላይ ነው የምንነሳው ኢንሻአላህ من يقرأ المثنى فليتفضل مشكورا بسم الله والحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم عن أنس عن أنس بن مالك رضي الله تعالى عنه أن النبي صلى الله عليه وسلم رأى على عبد الرحمن بن عوف أثر صفرة قال يا رسول الله إني تزوجت امرأة على وزن نواة ذهب قال تبارك الله لك أولم ولو بشاة متفق عليه واللفظ للمسلم طيب آه وليمة وليمة العرس وليمة ማለት من الولم የተወሰደ ነው وهو الجمع መሰብሰብ ማለት ነው ወሊማ የሚለው ያው መሰባሰብ ስላለ ባልና ሚስት ይሰባሰባሉና ነው ይላል ወሊማ የሚለው ለሰርግ ለሚደረግ ድግስ ነው ወሊማ የሚባለው ለሌላው ወሊማ አይባልም ይላል طيب ዑርስ ማለት ወሆ ዚፋፉ ወተዝዊጅ መዳር ያው መጋባት ማለት ነው ዒርስ የሆነ እንደሆነ ሙሽራው ነው አልዓሩሱ بفتح العين المرأة عروس የምትባለው ሴትየቱ ናት ያው ሙሽርነት ላይ እስካለ ድረስ ሰውየውም እንደዛው አሩስ ይባላል ወቱሰማ አሩሳ ሴቷን አሩሳ ይሏታል ما دامت في عرسها في عرسها طيب عن انس بن مالك رضي الله عنه أن النبي صلى الله عليه وسلم راى على عبد الرحمن بن عوف آثر سفرة فقال ما هذا يا عبد الرحمن قال يا رسول الله إني تزوجت امرأة على وزن نواة من ذهب قال بارك الله لك أولم ولو بشاه متفق عليه واللفظ لمسلم አነስ ኢብኑ ማሊክ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ረአ አዩ ማለት ነው አዩ አላ አብዱራህማን ኢብኑ አውፍ አብዱራህማን ኢብኑ አውፍ ታዋቂው ነጋዴና ሀብታም ነው ከሱሐቦች ያው ሙሃጅር ቢሆንም መዲና ከገባ በኋላ ሱቁን አሳዩኝ ያለና ሱቁን አሳዩት በሚገባ ነግዶ በጣም አትርፎ ሀብታም ሆኗል እና ያው ሀብት ሲመጣ ነው አሉ ሰው የሚሞሸረውና ተሞሸረ አብዱራህማን ኢብኑ አውፍ ላይ አዩበት አሰረ ሱፍረቲን ሱፍራ ማለት አፈሩ ዘዕፈራን ማለት ነው ያው ሽቶ ነገር አዩበት ማለት ነው ሙሽራው እንደሚጋጋጥ እንደሚሻተት ታውቃላችሁ فقال ما هذا የምሽቶ ነው በላሉት ለየት ያለ ሽቶ ሲያውት قال يا رسول الله اني تزوجت امراه የሆነ ሴት እኮ አገባሁኝ አላቸው ምን ሰተሃት على وزن نوات من ذهب ከወርቅ የሆነች ፍሬ የምታ አንድ ፍሬ የምታስመዝን ወርቅ ሰጥቼ ያው እንደ ቀለበት ያለች ማለት ነው አገባሁ እኮ አላቸው እሳቸውም ሰርግ አልጠራም ማለት ነው ቃለ ባረከላሁ ለክ አላህ ይባርክልህ አውሊም ደግስና አብላ ወለው ቢሻ ፍየልኳ ብትሆን አሉ ፍየልኳ ይሆን ደግስ ከዛም በላይ ተበቅብሃል ነው የሚያሳየው ለምን ሀብታም ነዋ ግመል ቢያርድ ከብት ቢያርድም ይችላል አላየሃል አውሊም ወለው ቢሻ ከፍየል በታች አይቻልም ማለትም አይደለም ሰውየው ካለው አቅም አንፃር እንደው ፍየልን ብትሆን አትና አቅምና ሲወሞክር ማለት ነው ሰርግ ሱና ነው መውሊድ ቢድዓ ነው ሰርግህም መውሊድ ያርግልህ እያሉ የሚመረቁ አባቶች አሉ መቼስ ሰው ባየው አይደል አረንዛ መሬት ይስጥህ ጥንድ በሬ ይስጥህ የሚታየው ገበሬዎች በሚያውቁት ነው እንጂ አውሮፕላን ብዙ ብር ትዝ እና ሱናው ሰርግ ሆኖ እያለ ሱናውን በቢዲያ አይቀይርልህ እያሉ ዱዓ የሚያደርጉት አውሊም ወለው ቢሻ متفقون عليه واللفظ لمسلم አሰር ማለት ምልክት ማለት ነው አሻራ ነገር ማለት ነው ከአንድ ነገር የቀረ ነገር አሰር ይባላል የነብዩም ሐዲስ አሰር ይባላል በነገራችን ላይ ያው ከሳቸው ወደኛ የቀረ ስለሆነ ነው በቅየቱ ጥይብ የሽቶ ቅሪታ አዩ ማለት ነው ተሰርጉ ላይ ተጠቅሞት የዛ ሽታ እንዳለ ነው አለቀቀም ምንድነው አሉት ማሃዳ ማለት ሽቶ መሆን ጠፍቷቸው እንዳይመስላችሁ ምንድነው ይሄ ሽቶ ማለት በምን ምክንያት የተቀባው ሽቶ ነው ለጁሙአ ነው እንበል ወላ ሰርግ ነው እንበል ምንድነው ነው طيب فاجابه بانه تزوج አግብቼ ነው አላቸው እ ነው طيب አሉና ተቀበሉትና ከዛ በኋላ በምን እንዳገባ መቼ መጠየቃች ስለማይቀር የከፈለው መህርም ተናገረ ሱፍራ ማለት ዛፈራ ነው ብያችኋለሁኝ አሰር ዛፈራን እንደማለት ነው አላ ወዝኒ ነዋት ሚን ذهب ነዋት የሚባለው ያው ፍሬ እንለዋለን እንጂ ሚዕያር للذهب ነው ሚዕያሩን للذهب معروف لديهم እነሱ ጋር የሚታወቅ ሚዕያር ማለት መመዘኛ ወርቅ የሚመዘንበት ምንድን በአሁን አንድ ምን ካራቲ ምካራት እንደሚባለው ማለት ነው خمسة دراهم ነዋት ይባላል طيب ወና ምን አሉት ይሄን ሰውዬ ይሄን ሰጥቼ ከወርቅ አገባው ስላቸው አላህ ይባርክልህ ዱዓ አደረጉለት ዱዓ ይደረጋል እንደገና አስርጋሉ ተተፈድ ወሊመተን ለሰርግ የሚደገሰው ድግስ ያስፈልጋል አሉት ወለው ቢሻህ ለው እዚህ ጋር ለይሰት ሊም ለይሰት አልእምትናዕያ ለውለል እንትናዕያ አይደለችም ለማሳነስ ነው ለማሳነስ ማለት ብታስብ ቢያንስ ቢያንስ እንደው ፍየል ካረድ እንጂ እንደ ነው ዶሮም ሊያርድ ይችላል መቼም ሰርግ ላይ ብዙ እንጂ በዳቦም ያገቡበት አጋጣሚ አለ ሷሃቦች ችግር የለውም በአብዱራህማን ኢብኑ አውፍ ደረጃ ግን ወለው ማለት ነው ፍየል ብትሆን ማለት ለሱ እንደ እንቁላልና ዶሮ ነች አሻቱ من الغنم ሻት የሚለው ለወንዱም ለሴቱም የሚጠቀሙት ነው ወንዱም ሻህ ይባላል ሴቷም ሻት ትባላለች ሻም ይባላል ሺያህም ይባላል ትንሽ የፍየል ለማለት ሹወይሃ ሹወይሃ ትባላለች ከዚህ ሐዲስ የምንወስደው ነገር ቢኖር አንደኛ በዛፈራ መጋጋት ባዘቦቱ ዝም ብሎ የተከለከለ መሆን ያሳያል ምንድን ይሄ ነገር በመጠየቃቸው የሆነ ሰው መኖር አለበት እንጂ እንደተቀባው ይሄን ነገር ነው ስለዚህ የተቀባበት ምክንያት ነገራቸው እንታል አምሮ ሌላው መህርን ማሳነስ አሁንም ይወደዳል ብለናል ይሄው ብዙ አልሰጠውም ሀብታምን ቢሆን አላ ወዝኒ 5 ደናኒር ምን ذهب የሰጠሁት እንደማለት ነው ሌላው ላገቡ ሰዎች ባልና ሚስት የፋጡማና የአሊ የአደምና ሐዋ የሚባል አይደል በረካ ያድርግላችሁ ተብሎ ዱዓ ይደረጋል ባረከላሁ ለክ ወባረከ عليك وجمع بينكما في خير ምንለው ሌላው ሰርግ ላይ መደገስ የው ከዚህ ሰው ወስዶ ነው ነው ሀብታም የሆነ ሰው ከፍየል ባያሳንሰው ይመረጣል ነው ሲሆን ይጨምር ነው ድግስ የሚደግሰው የሴት ወገን ነው ወንድ ወገን ነው ሲንገሩኝ መደገስ ያለበት የወንድ ወገን ወይስ የሴት ወገን ማነሽ ሀዊ طيب ሴቶችማ መቼም ሴት ነው መደገስ ያለበት አትሉ ወንድም የለም ያው እናንተን እንሰደው طيب መደገስ ያለበት ወንድ ነው አመሉ ወሊማ ሚን ጃኒብ الزوج ነው ሁለቱም ቦታ መደገስ አያስፈልግም እንደው ሚዜ የተሰብስቦ 20 30 40 ይሄደ የሴትን ወገን እንደው ሙልጭ አጎበልቶ እንዳንበጣ ነው የሚመለሰው በተለይ ደረሳ ከሆነ ጓደኞቹ ሁሉ የሰፈር ጓደኞችን ጠርቶ ምን ገተመለሱ እየተባለ ስንጭቅጭቅ ነበር እ የገበሬው እኮ ያው 15 የታወቀ ነው ሚዜ ሽማግሌ ሰባት ማም ይባላል የታወቁ ናቸው ለደረሰ ሰጠበቸ ማለቀለት የሚባለው 40 50 ሆኖ የሚገቡት ከተማ ትንሽ ነቃ ብሎ የተወሰኑ ሚዞች ይገባሉ ሌላው አጅቦ አድርሶ ወደ ኋላ ሄዶ ራሱ ምግብ ቤት ነው የሚበላ እዛ መጨናነቅ የለም አላ ይሃል ከወንድ በኩል ነው ሴቷን ባልየው አባቱ እናቱ ማም ሆኖ ሄዶ ማንጣት ያለባቸው ሱናው ይሄ ነው ድግስ ግን ወንድ ቤት ነው የሚደገሰው ሙሽራዋ መታለች ወንድ ቤት ይበላል ይጠጣል እንጂ የሴት ልጅ አባት እንደ ልጅን ሰጥቶ በክብር እርፍ ነበር ማለት የነበረበት وليس لعمله من قبل اهل الزوجه مستند مستند የለውም በሴት በኩል ይደገስ የሚል የለውም الا انه يمكن ان يكون العموم እንደው አውሊም ወለው ብሻ የሚለውን ለሴትም ያካትታል ብለን ካላጠቃለል ነው በስተቀር የሴትም ወገን ደግሱ የተባለበት ሐዲስ የለም እያሉ ነው ሌላው አን ይድዓ አቃሪቡ ዘውጀይን የባልና የሚስት ቤተሰቦች ጎረቤት ዲሆች اهل الخيሮች ይጠራሉ ለምን ليحصل التآلف መተዋወቁ መዘማመዱ እንዲጎለብት ወተሁለል በረካ በረካውም እንዲሰፍር እንዲያርፍ እንዲመጣ وان يجتنب السرف የኔ ድግስ ይበልጥ የኔ ድግስ ይበልጥ ፉክክር ብክነት እሱ መራቅ አለበት ነው ሰርግ ላይ አሁን አያችሁት የሚጠራው የባልና የሚስት ወገን ዲሆች እኛ ግን ሀብታም የምንጠራው እንዲጠራ ነው መሰለኝ ወአህሉል ኸይር የኸይር ሰዎች እንግዲህ ሀብታም ሆነው ኸይር ያላቸው ሰዎች ይጠራሉ ያው ኸይራቸው እዛም ኸይር ያመጣል ليحصل التعالف ዲሃ አህለ الخير ሲገናኝ የሴት ወንድም ወገን ሲገናኝ በጣም ያምራል ሌላው استحباب تسميه الصداق في عقد النكاح ኒካሁ ትስስር ላይ መህሩን መጥቀስ ያስፈልጋል ከሊት ልጅን ለአቶ ከሌ ለሚስትነት በዚህ ያክል መህር አጋብቻለሁ መህሩ መጠቀስ አለበት እያለ ነው አንዳንዶቹ ባህል አንዳንድ ሰዎች ባህል ላይ መህር አይጠቀስም እንደው ከሌለ ብቻ ተቀብያል ነው የሚባለው ይሄም ፈላበሰ ተብሏል ችግር የለውም ግን ቢጠቀስ ይመረጣል ወይም ደግሞ ብሩን ይሄን ያክል በመጥቀስ ካልተፈለገ ያው በሪያል መህር ተብሎ ሊጠቀስ ይችላል ይላል اذا لم يريد تسميه فانه لم يرد عن النبي ولا عن احد من اصحابه ولا عادات مباحه لا باس بها في غير احكام شرعيه طيب እንቀጥሉ ሌላው ዲቢ ያው ክልክል ነበረ ሰርግ ላይ ግን ሱና ነው የሚደበደበው ግማ ነው ሴቶች ናቸው ከማን ጋር ሆኖ ብቻቸው ሆነው ከወንድ ጋር ሳይቀላቀሉ ነው ያው ሰርግን በተመለከተ ሴቶች ራሳቸውን ችለው ተሰባሰቡ ቢዘፍኑ ያው የዘፈን መሳሪያ ሳይጠቀሙ ይቻላል ነው ቀጥሉ وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم إذا دعي أحدكم إلى الوليمة فليأتها متفق عليه ولمسلم إذا دعا أحدكم أخاه فليجب عرسا كان أو نحوه طيب وعن ابن عمر رضي الله عنهما أنه قال قال رسول الله صلى الله عليه وسلم إذا دعي أحدكم إلى وليمة فليأتها متفق عليه ولمسلم إذا دعا أحدكم أخاه فليجب عرسا كان أو نحوه كعبد الله بن عمر تزجب من قالوا قال رسول الله ابن عمر يا الله ملكتني عندي بلاوا إذا دعي إذا دعي بتترى غزي احدكم عنداچو ኢላ ወሊመቲን ወደ ሰርግ ወደ ድግስ መተህ ድግስ ብላልኝ መተሽ ድግስ ብይ ከተባለ فلياتيها ያ የተጠራ ሰው መምጣት አለበት እዛሽ ድግሷ መምጣት አለበት ይምጣ ነው حق المسلم على المسلم ستون واذا دعاك فاجبه هذا አንደኛው ሲጠራህ ጥሩን አክብረህ ሂድለት ሲያከብር ተከበር ነው ሲያከብር ያልተከበረ አይከበርም የሰዎችን ጥሪ ዲሃ ነው ሀብታም ነው አትበል ጠርቶሃል ሂድ ካልቻክ በሰዓቱ ችግር ካለብህ መናገር እንጂ ሰምቶ እንዳልሰሙ ሆኖ መቅረት ንቀሽ ነው ተዛዝም መጥቶበታል ፈሊአቲሃ ነው ወሊ ሙስሊም እንደ ሙስሊም ዘገባ اذا دعا احدكم አንዳችሁ ጥሪ ሲያደርግ አኻሁማ ወንድሙማ ለወንድሙ ና ብላል ሲለው ፈልዩጅብ መርሃባ ይበል ፈልዩጅብ እሺ ይበል ማለት ነው ያ የተጠራበት ድግስ ዑርሰን ካነ የጋብቻ ጉዳይ ሰርግም ይሁን አው ነህወሁ የመሰለ ቤት ምርቃትም ሊሆን ይችላል ቁርአን አختሞ ድግስ ሊሆን ይችላል አቂቃ ሊሆን ይችላል እንግዲህ ድግሶች ላይ ያያሉ አው ነህወሁ نحو العرس ሰርግ መሰል ለማለት ነው فالدعوه اليه تطلق بفتح الدال واما بدون الدال الدعوه فاسم النداء الى الحرب ايوه الدعوه ከሆነ ስብከት ጥሪ ማለት ነው الدعوه ከሆነ ዱ ዳሏን በዶማ ከሆነ ወደ ጦርነት ላለ ጥሪ ነው الدعوه ከሆነ ደግሞ አጂ ፈስሙን لدعوه النسب دعوه ከሆነ ለዝምድና ክርክር ይሄ ከሌ ዘመረ ከሌ ዘመኑ ለሚባለው ነው እያለ ነው አጅብ ነው በጥቅሉ ሰርግ የተጠራ ሰው ሰርጉ መሄድ ያለበት ነው ባይሆን ሰርጉ በሐራም በመናም የተጨመላለቀ መሆን የለበትም በሙዚቃ በአንድ እንት ተብሎ በእንዲያ ነው በአንድ የምትሉት ያ ያለበት ከሆነ መከልከል የሚችል ከሆነ እንጂ መከልከል የሚችል ከሆነ ይሄድ ነው የማይችል ከሆነ መሄድ የለበትም طيب ጥሪ ግን የሚጠራበት ቦታ እስላማዊ ድግስ መሆኑን ካወቀ መሄድ አለበት ነው ጾመኛ እንኳ ከሆነ ሄዶ ዱዓ ያድርግ ይላል ቀጥሉሽ وعن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم شر الطعام طعام الوليمة يمنعها من يأتيها ويدعو ويدعى إليها من يأباها ومن لم يجب دعوته فقد عصى الله ورسوله أخرجه مسلم طيب وعن ابي هريره رضي الله عنه انه قال قال رسول الله صلى الله عليه وسلم شر الطعام طعام الوليمه يمنعها من ياتيها ويدعى اليها من يباها يمنعها طيب ومن لم يجيب الدعوه فقد عصى الله ورسوله اخرجه مسلم حديث ابو هريره የዘገቡት قال رسول الله ብለው የአላህ መልእክተኛ ተናግረዋል ብለው ነው የዘገቡት ሸሩ ጧም የምግብ መጥፎ ማለት የድግስ ምግቡ ሳይሆን ድግስነቱ ነው አሁን ሸር የተባለው ሸሩ ጧሚ የድግስ መጥፎ ማለት ጧሙል ወሊመቲ የሰርግ ዝግጅት ነው ምግብ ነው ምን አይነት የሆነው ይምነዑሃ من ياتيها የሚመጣው ሰው የሚከለከልበት ወይዳ ኢለይሃ የሚጠራበት من يباها መምጣት የማይፈልገው ማን ነው የሚነግረኝ ሰርግ መምጣት የሚፈልገው ማን ነው እንዳይመጣ የሚደረገው ልጆች ምስኪን احسنت يا ሸሩ ጧም ጧሙል ወሊማ ይምነዑሃ መን የቲያ ማለት መምጣት የሚፈልገው ዲሃ ነው በቤቱ ሽሮ ጋር ሽሮ ማሩበታል ስለዚህ ሰርግ ከተባለ መቼም ስጋ ነገር አይጠፋም መረቅ ነገር አይጠፋምና እሷን ለማግኘት መምጣት ይፈልጋል ዲሃ እንዳይመጣ ሁለት በረኛ ዘበኛ ይቀጠራል ደግሞ አዲስ አበባ ሰርግ አይታችሁ ከሆነ ወይዳ ኢለይሃ የሚጠራባት ነው ደግሞ ድግሷ መየባህ መምጣት የማይፈልገው ሀብታም ኮርሽም ማጎ መብላት የለመደ እቤቱ የተሟላለት ነው ሰርግ ላይ ምንድነው የሚባለው ውሃ የተበረዘ እንቡጭባጭ የምትሉት ያው እንደ ነገሩ የተሰራ ማለት ነው ነው የሚሆነው አንዳንድ ቦታ እንደውም በርበረ ቀንጥስ ምናምን ይባል ድግስ አለ ሰው እንዳይበራው በርበሩን በዛርጉት ይባላል ድግሱ ሲያንስ ሲያቃጥለው እንዲተው ማለት ነው እና ሀብታም ቤቱ ተመችቶት እንዲህ ያለ ሰርግ መጥቶ መብራት አይፈልግም ግን ከተጠራ ይቸገራል ስለዚህ ባጭሩ ዲሃ ተከልክሎ ሀብታም የሚጠራበት ሰርግ አይፈለግም መጥፎ ነው እያሉ ነው ስለዚህ ድግሳችሁ ማን ይብላላችሁ ማለታቸው ነው መምጣት የሚፈልገው ዲሆችን ጥሯቸው ሀብታሞችም አልቸገራቸውም ያው እንደው ወዳጅ ለማውጣት ከሆነ እንጂ ምግቡ ቤታቸው ይሻላቸዋል እያሉ ነው ወመን ለም ይጅብ الدعوه ጥሪ ተጠርቶ ያልመጣ ምንም ይሁን ሀብታም ይሁን ዲሃ ፈቀድ አሰላህ አላህን አምጿል ወረሱለሁ መልእክተኛውንም አምጿል ነው የሚባለው ለምን لان الله امر والرسول امر باجابه الدعوه من حق حق المسلم على المسلم ستون واذا دعاك فاجبه እዚህም አሁንም የተጠራ ሰው ፈልዩጅብ ብሏል አለፈ ሐዲስ ላይ አخرجه ሙስሊም ሸር ማለት ያው መጥፎ ግፍነት ያለበት ለማለት ነው ጀምዑ ሽሩር ሸርን ሽሩር ለብዙዎች ሹሩር ይባላል ሸር የሚለው አሸር ከሚለው ቃል የተወሰደ ነው ያው ቀለል እንዲል ተፈልጎ ሸር ይሉታል እንጂ አሸር ነው ኸይር የሚለው አኺር ነበረ አፍዓል التفضيل ነው ይላሉ على وزن افعل የሚመጣ ነበር ስለዚህ መባል የነበረበት አሸሩ الطعام አሸሩ الطعام طعام الولد በጣም መጥፎ ማለት ነው ነገር ግን ቀለል እንዲል ብለው ሸሩ ጧሚ በመባል ይጠቀሙታል ነው እንጂ አሸሩ ብለን ብናነበው እንችላለን ኸይርም እንደዛው ብያቸዋለሁ ይምነዑሃ ይከፉ عنها እንዳትመጣ ብቅ እንዳት የሚባልበት ዲሃ እንዳትመጣ አخرجه ሙስሊም ሙስሊም ዘግቦታል ይለናል ያው ከዚህ ሐዲስ የምንወስደው ዋናው ቁም ነገር ድግስ ተደግሶ መጠራት ያለባቸው ሰዎች እነማን ናቸው የሚለውን ነገር በደንብ ያሳየናል ድግስ አልመጣም ብሎ የቀረሰው ፈቀደ አሰላሁ ወረሱሉሁ ምንም እንወሰድና ቀጥሉ عليكم ورحمة الله وبركاته وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا دعي أحدكم فليجب فإن فإن كان صائما فليصلي وإن كان مفطرا مفطرا فليطعم أخرجاه مسلم أيضا وله من حديث جابر نحوه وقال فإن شاء طعمه وإن شاء تركه طيب وعن أبي هريرة رضي الله عنه أنه قال قال رسول الله صلى الله عليه وسلم إذا دعي أحدكم فليجب فإن كان صائما فليصلي وإن كان مفترا فليطعم أخرجه مسلم أيضا وله من حديث جابر رضي الله عنه نحوه وقال ان شاء طعم وان شاء ترك ከአቡ ሁረይራ ተዘግቧል አቡ ሁረይራ ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል ማለታቸው ተዘግቧል ኢዳ ዱዒ አሐዱኩም አንዳችሁ ሲጠራ አሐዱኩም የሚለው ለወንድም ለሴትም ያጠቃላል ከናንተ ውስጥ አንዳችሁ ሲጠራ ነው ያሉት ፈልዩጅብ የተጠራው ሰው ጥሩን ያክብር فإن كان صائما ጾመኛ ከሆነ ተጠርቷል ግን ሰኞና ሐሙስ የሚጾም ሆኖ ጾመኛ ከሆነ ፈሊሰሊ ዱዓ ያድርግ ማለት ነው አሶላቱ ሉገተን الدعاء فليصلي وصلي عليهم ان صلاتك سكن لهم እንደሚለው ሶላቲቱ ሶላት ሶላት ተብላ የተጠራችበት ውስጧ ዱዓ ስላለ ነው እና ቋንቋው ይፍቹ ፈሊሰልባት ይስገድ ማለት አይደለም ዱዓ ያድርግ ማለት ነው ወይን ካነ ሙፍጢራን አፍጥሮ ከሆነሳ ያልጾመ ከሆነ ፈለጧም ከተጠራበት ድግ ሲሎ ይብላ ነው አخرجه ሙስሊሙን አይዶን ይቀድሙን ይሄንን ሙስሊም ደግቦታል ነው አይዶና በድጋሚን ወይም መለስ ብለን እንደማለት وله من حديث جابر وله لمسلم من حديث جابر ከጃቢር ሐዲስ በመጥቀስ ይሄ አቡ ሁረይራ አሁን ያሰለፍ ነው ከጃቢርም ጠቅሶ ረዲየላሁ ዐንሁ አላህ ይወደለህና ስራውን ነህው ይሄን የመሰለ ሐዲስ አለ ሌላ وعن ابي هريره በሚለው ቦታ وعن جابر بن عبد الله قال رسول الله اذا دعا احدكم فليجمل ما له ነው የሚለው وقال الذا ሐዲስ ላይ ጃቢር አወራው ሐዲስ ላይ ان شاء طعم وان شاء ترك የተጠራ ሰው ጥሩና አክብሮ መሄድ ያለበት ከዛ በኋላ የመብላት ያለ መብራት እድሉ ምርጫው አለው የሚበላው ካፈጠረ ነው የሚተው ጾመኛ ከሆነ ማን ያው ዝሮ ዝሮ ተመሳሳይ ናቸው ሐዲሶቹ ድግስ ላይ ስንት ቀን ነው መደገስ ያለበት ሰርግ ሲንገሩኝ እንግዲህ በኦሮሞ በምኑ በከተማ በገጠሩ ላይ ያላችሁ መሰለኝ አንድ ቀን ሶስት ቀን ምንም አለ 15 ቀን ምንም አለ አደ ሄታችሁ ተሩ ድግስን ሀዘን እንዳታረጉት طيب ድግስ አንድ ቀን ነው የሚበላው በመሰረቱ ያው ውላችሁ ደሩ ሊቆዩ ሲል ነው እንጂ አንድ እራት ወይም ምሳ ነው ታዛም አንድ የደረሰው ምልስ ነው ባህር ሆኖ ግን በመደጋገም እዛው ባትህን አሳይኝ እስከሚባል መቀመጥ የለም ስለዚህ ድግስ ገደባለው አለው ቀራችሁት እንዴ ቅሩስ وعن ابن مسعود رضي الله تعالى عنه قال قال رسول الله صلى الله عليه وسلم طعام طعام الوليمة أول يوم يوم حق وطعام يوم الثاني سنة وطعام يوم الثالث سمعة ومن سمع سمع ومن سمع سمع الله به رواه الترمذي واستغربه ورجاله رجال الصحيح وله شاهد عن أنس عند ابن ماجه طيب انجلي هذا لي دبد بن وعن ابن مسعود رضي الله عنه قال قال رسول الله صلى الله عليه وسلم طعام الوليمه يدقس يسرق دقس አወለ የውምን የመጀመሪያው ቀን ሐቁን አግባብ ነው ተገቢ ነው ሳቢቱን እንደ ዋጅቡን ይመስላል ለምን ሁለተኛው ላይ ስናስላላ ሐቅ የሚለው ብዙ ጊዜ ሳቢቱን የተረጋገጠ ነው ለማለት ይመጣል እንደዚሁ ለእንትንም ይመጣል ዋጅብ ለማትም ይመጣል የመጀመሪያው ቀን መቼም ሰርግ ዋጅብ ነው ይከብዳል ያው አውልም ስላሉት ላለው ሰው ሱነተ ሙአከዳ ነው የሚሉት እንጂ ዋጅማ ኮይ ከብዳል ታቢቱን ነው ወጧሙ የውም ይታን ሱነቱን የሁለተኛ ቀንም የሚደገሰው ድግስ ሱና ነው ያደረ እንግዲያ ዘው በላልቶ ሄደ ማለት ነው ወጧሙ የውም ይታሊቲ ሶስተኛ ቀን መደገስ ግን ሱማ ነው ምን ማለት ነው ሱማ ማለት የጉራ ነው የስሙሊ ነው የወቁሊ ነገር ነው ዝም ብሎ ለመታየት ደጋሽ ለመባል የከለሰክ ለመባል ነው ومن سمع እንዲሰማለት የፈለገ ማን ነው ومن تكلف الاسمع ማለት ነው ሰው እንዲሰማለት ቁጥ ብሎ ተከልፍ ያደረገ ሰው ሰማ الله به አላህ ያን ነገር እንዲሰማለት ያደርግለታል መታይታ አይፈልግም ያደርግለታል ብለዋል እና ሰርግ አንድ ቀን ነው ዋናው ካስፈለገ ሁለተኛ ቀን ነው ሶስተኛ የለም ነው ሰዎች የዳስ አፍራሽ የምን የገቢ የስም ማውጫ የማይባል የለም رواه ترمذي واستغربه ترمذي ዘግበውታል ሐዲሱን ግን በጣም استغراب አድርገውት በጣም አርቀው አይተውታል እንደማለት ነው ወሪጃሉሁ ዘጋቢዎቹ ወንዶቹ የዘገቡበት ሪጃሉ ሰሂህ ነው ሪጃሉ ሰሂህ ሪጃሉ ቡኻሪ ወይም ደግሞ ሪጃል ጥሩ ሰዎች ናቸው ሐዲስን ሷሂህ የሚያደርጉ ሰዎች ናቸው ሰዎች እንደማለት ነው ወለሁ ሻሂዱን ዲጋፋለው አን አነስን ከአነስ የአብዱላህ ብን መስዑድ ሐዲስ ከአነስ ዲጋፋለው የት እንደ ኢብኑ ማጀህ ኢብኑ ማጀህ በዘገቡት ሐዲስ ላይ ነው የሚለው ብዙ መንገድ ስላለው ሁሉም ደካሞች ናቸው ስለዚህ ሐዲሱ ዙሮ ዙሮ ደካማ ነው ብለውታል ደካማና ደካማ ተያይዞ ሐሰን ሊገይሪህ ሊደርስ እንኳን የሚችል አይደለም ጠንከር ያለ አይደለም ደካማነቱ ራሱ ማለት ነው طيب ሐዲሱ ውድቅ ከሆነ ማዕናው ምን ይመስላል ነው طيب دعاكم اخوكم وتكلف لكم كله طيب ولا تبذر تبذيرا اتباكن ان المبذرين كانوا اخوان الشياطين وكان الشيطان لربه كفورا ያው ብክነት አያስፈልግም ነው አባሰላጊ ትንሽ የሚበላ እንጂ የሚደፋ መደገስ የለበትም ስለዚህ ሰርግ ተብሎ ሰርግ ላይ አንድ ግመል ሁለት ግመል ዝም ይጋደማል የሚበላው የለ በጣም ወጭ ተወጥቶ ባክኖ ይቀራል ይሄ ነገር ክልክል ነው በሚል ዑለማዎች ወስነዋል ነው የሚለው ሰርግ ላይ ሙዚቃ የተከለከለ ነው በተለይ ሙዚቃ ስላችሁ ሐፈላት الزواج بما يصحبه من آلات له ማለት ነው የሙዚቃ መሳሪያ የሚባሉ አሉ እነሱን በመጠቀም የሚዘፈን ዘፈን ክልክል ነው እንደገና ሁን ተብሎ ሙዚቃ ሙዚቃ ሙዚቀኛ ቀጥሮ ማምጣት ክልክል ነው የድምጽ ማጉሊያ መጠቀምም ሙንከሩ ሙሐረም ነው ሌላው ወንድና ሴት ተቀላቅሎ ድግስ ማሳለፍ በገጠር እንደሚደረገው ሴቷና ወንዱ ደልቁ እያሉ ስንት ጉድ አለ ሙሽሮችም ደልቁ እየተባሉ ይደልቁ ነው አሁን አህባሽም ተያይዞታል እንደ መሐመድ ነብይ እያለ ስሙን ቀይሮ ያቸው የሙዚቃውን ያመጣው ነው ነገመቷም መሳሪያዋም ሁሉ ሱብሃንአላህ አሁንማ እንደውም የሱና መንዙማ እየመሰራቸው ብዙዎቹ እየገዙ ነው ድሮ ሙዚቀኛ በሚገዛው አሁን ደግሞ እቺ መሐመድ ነብይ የምትለዋን የሚያቀራሩትን እየቀጠሩ እየደከሙ ነው ወንድሞቻችን አላህ ይቅር ይበላቸው ሀዳሁሙላህ በጥቅሉ አልባሳት ላይም ሆነ ምግብ ነክ ላይም ሆነ ጠቅላላ ድግሱ ላይ ብክነትን ማውገዝና መከልከል አለብን ዑለማዎችም ከልክለዋልና ነው وتحرم في اليوم الثالث وهذا مذهب جمهور العلماء عجيب የሶስተኛው ቀን መደገሱ حرام ነው በሚለው جمهور العلماء ተጉዘዋል ومن سمع سمع الله የሚለው ተቀብለውታል ማለት ነው የመጀመሪያው ቀን መሄድ እንችላለን ግን መሄድ የምንችለው በሸርጥ ሙተቀድም ነው ያው እዛ ቦታ ሄደን አግባብ ባለው መልኩ ሰርጉ የሚካሄድ ከሆነ ነው የሶስተኛው ቀን ግን ቢጠሩንም መሄድ የለብንም እያሉ ነው طيب ቀጥሉ وعن صفية بنت شيبة رضي الله عنها قالت عولم النبي صلى الله عليه وسلم على بعض نسائه بمدين من شعير أخرجه البخاري طيب آه، وعن صفية بنت شيبة رضي الله عنها قالت أولم النبي صلى الله عليه وسلم على بعد نسائه بمدين من شعير ሰርግ ሲባል ግድ ትልቅ ነገር ድግስ አይደለም ደግስ ማለት በመጠኑ አቅመ በሚችለው ማለት ነው ለምን ሶፊያ ቢንቱ ሸይባ ምን አለች አውለመ ነብዩ ነብያችን ደግሰዋል አላ بعد نسائه ለከፊል ሚስቶቻቸው በአገቡበት ሰዓት ቢሙደኒ ሁለት ፍኝ እያለ ነው ምን ሻይርን ቆሎ ተበላ ማለት ነው ይሄ አንድ ዳቦም አይሆንም ስለዚህ በቆሎ አግብተዋል ባጭሩ اخرجه البخاري ሙደይን ተፍኔቱ ሙድን ወልሙዱ ربع الساعي አራት ሙድ ከሆነ አንድ ሰው ይባላል የአራት ሙድ ግማሽ ሙደይን ربع الساعه فالمدان نصف الساعه النبوي አይዋ ሙድ የሚለው አዎ የሷ አንድ አራተኛ ነው ሙደይን ከሆነ ግማሽ ማለት ነው በአሁኑ ሰዓት ምን ያህል ንበለው አንድ ኪሎ ተኩል አካባቢ ማለት ነው አንድ ኪሎ ተኩል ማለት ነው ለምን ሷዕ ማለት አራት ሙድ ነው ስንት ኪሎ ነው 3 ኪሎ ነው ብለናል አሁን ሙደይን ከሆነ አንድ ኪሎ ተኩል ማለት ነው ያው ሰፋ ተጎ ተወስዶ ነው ባይሆን ሻዒር ያው ገብስ ማለት ማለት ነው ታውቁታላችሁ الحب المعروف نبات عشبي حبي من الفصل الجيليه ያው ገብስን እየነገረን ነው ገብስ ግልጽ ስለሆነ አያስፈልግም ማብራራቱ ማለት ነው ቀጥሉ طيب يعني انا نقرأه تقول لهم قول وعن أنس رضي الله عنه قال أقام النبي صلى الله عليه وسلم بين خيبر والمدينة ثلاثة ليال يبنى عليه بصفية فدعوت المسلمين إلى وليمته فما كان فيها من خبز ولا لحم وما كان فيها إلا أن أمر بالأمطاع فبسطت فألقي عليها التمر ወልአቂጡ ወሰምኑ ሙተፈቁን አለይህ ወለፍዝ ቡኻሪ አሁንም የድግስ ነገር ነው እየነገረን ያለው ድግስ ላይ ያው ሰው እንዳቅሙ ነው እንደ ጎረቤቱ ሳይሆን እንዳቅሙ ነው የሚደግሰው አነስ ምንድነው የሚለው አቃመ ነብዩ አለ ነብያችን ተቀምጠዋል ቆይተዋል በይነ ኸይበርና ኸይበር በሚባለው ከተማና ወልመዲነቲ በመዲነቱ ሙነወራ መካከል ማለት ነው ثلاث ليال ሶስት ሌሊት ተጨጉረዋል እያለዛ ዩብና አለይ ቢሶፊየተ ዩብና አለይ ማለት ያው ሶፊያን ሞሻሽረው ወደ እሳቸው አምጥተውላቸው ዩብና እንጂ ያው የብኒ ማለት ነው እሳቸው ያ ወንድ ከሴት የሚያደርገውን እያደረጉ ማለት ነው በና አለይሃ ይባላል ያው በገጠር ቅርጤ የምትባላለች አይደለ የሙሽራ ቤት እሷ ተሰራለ የተው ከበብ ተዘጋ ነው እሷ ላይ ሶስት ቀን ተቀምጠዋል ሶስት ቀን ጭጎላ ማለት ነው የጋለሞታ ሰርግ ሲበዛ በማል በይነ ኸይበረ ወልመዲና ሰላተ ለያሊን ዩብና አለይ ቢሶፍየተ ፈደአውቱ ሙስሊሚን ሙስሊሞችን ጥራተ ብዬ ጠርቻለሁ ወደ ሰርጉ ኢላ ወሊመቲ ወደ ድግሱ እና ድግሱ ምንድነው ካላችሁ ፈማ ካነ ፊያ ሚን ኹብዝን ወላ ለህሚን የተዘጋጀ ኮብዝም ለህመም አልነበረም ወማ ካነ ፊያ እንደው የነበረውን እንገራችሁ ኢላ ናመር ቢላንጧ አንጧ ማለት ዋህዷ ንጥ ትባላለች ባሁን እንደምትሉት ሱፍራ ማለት ነው ሱፍራ ታቀላችሁ ምግብ ስንበላ ምናነጥፋት ማለት ነው በምግብ ቤት ምናመጣት ፌስታል አለች ፕላስቲኳ እሷም ልኮን ትችላለች ድሮ ግን ፕላስቲክ ስለለ ቆዳ ነው በሚጠቀሙት ወዳ በገጠር የሚሰግዱባት አለች እሷ ትነጠፋለች ንጹህ ናት ጸጉር ማምን የላትም እንደ ሌዘር ነገር ናት እዛ ላይ ምግቡ ይጣልና ይበላል ማለት ነው ያሁኑ የፕላስቲኩ ሱፍራ የሚመስል እሷ ታዘዘችና ተዘረጋች ፈውስ ጸማ ተዘረጋች ተነጠፈች እዛ ላይ እንግዲህ ተምሩም ተወረወረ አለ ፈውልቂ አለህ አተምሩ እንደ መዲና ፍጡር ማለት ነው ተምሩ ተወረወረ ወላቂጡ አይቤው ወሰምኑ ቅባት ማም ነገር ተጣለና መበያው ነው ሰምን ማለት አቂጥ አይቤ ነው እሱ ተደጎ ተምር ነው የተበላው حتى خبزና ለህም እኮ አልተገኘም ስጋና ዳቦ ቂጣ አልነበረም በዚሁ ተደገሰ እያለ ነው متفقون عليه ወለፉ البخاري አቂጥ ማለት ማለት ነው حتى يتبخر ماؤه ውሃው ይፈላ ይፈላና ተበخر እንደጭስ ይሆናል ከዛ ይገግራል ይወፍራል ከዛ ላይ የተለያዩ አቅራሶች ትንሽ ትንሽ አቅራሶች ይሰራሉ ከዛ እነዛ ይበላሉ ነው ጁብናዎች ለየብቻ የሚጠቀለው ጁብናዎች ሁሉ እንደ ጁብና ነገር ማለት ነው ወይም ደግሞ እንደ አይቤ ነገር ማለት ነው ሰምን ማለት ያው ሐይስ እንደ ማለት ነው ሐይስ ሐይስ ማለት ተቀላቅሎ ከዛም ከዚህም እንደመበያ የሚጠቀሙት ነገር ነው ወአልአቂቱ ይخلطu ቢሰምኒ ወተምሪ እንደዚህ ግን ይሰሩታል ተምሩንና ቅባት ነገር አድርገው ያሆኑ ምንድነው ባለው እንደ ሹርባ ነገር ማለት ነው እንደ ሹርባ ይሰራል እሱ ሐይስ ይባላል እሱ ነው የተበላው ነው የሚለን ኢንሻአላህ እዚች ጋር እናቆማለን ቀሪዋን ደግሞ በሚቀጥለው ኢንሻአላህ